የራሷንም ታድርግ የራሷን በራሷን ብታደርገው ያው ነው ትርፍ ነው። ሌላ ቦታ ሂጅ አልተቀነደብኩም፣ እኔም ሌላ ሰው አልቀነድብም፣ ግን ራሴን በራሴ ያደርገዋለሁ ብሎ ሌላ ሴትና ማውጣት የማይቻለው ትርፍን አይደለም። ወልሙተነሚሷ ሙተነሚሷ ማለት ደግሞ አለቲ ፈአሉ ቢሃ የምትሰራባት ናት። ዛሊከል ፊዕል ይህ ድርጊት ይህ ድርጊት የሚከናወንባት ሴት ናት። ሂዳ የምትቀነገበው ሙተነሚሷ ትባላለች። ናሚሷ ቀላቢዋ ናት። የራሷንም ይሁን የሌላን አካል ናሚሷ ትባላለች። በራሷ የምትቀነግብ ገብቷቸዋል። ግልጽ ነው አይደል? በቃ እንግዲህ ክልክል ነው። ሴት ልጅ የማይፈቀድ ቦታ የሌለ ቦታ በተፈጥሮ የማይበቅል ቦታ ላይ ጸጉር ቢበቅልባት ትችላለች ማስወገድ። ጺም ቢበቅልባት ምን ማድረግ ትችላለች? ማስወገድ ትችላለች። ለአን هذا ليس من خلقتها ተፈጥሮ አይደለም ለሷ ለሷ ተፈጥሮ አይደለም። ተሽዊል ሊሆን ይችላል። አበቃቀሉ አስቀያሚ ከሆነ ወይ ደግሞ ማስወገድ ካለባት ሕክምና ተነግሯት ወይ ኢነቃ ቦታ ወይንም ሸዋሪ ከረዘመባት ይህን ይህንን በማስወገጃ ማስወገድ ትችላለህ። በመጠቀም ማለት ነው፣ ኬሚካልን በመጠቀም። ከዚህ ውስጥ ያለ ግን ተፈጥሯዊ የሆነን ራሱ ያስቀመጠውን ነገር ማስወገድ አይፈቀድም። ሸሪዓ ያዘዙኝ አስወግድ ይስል ገብቶናል። በቃ ማስረጃው ወሃዛ ይህ ምን ተብይሪ ኸልቅላ አላህ የፈጠረውን ነገር ተፈጥሮን መቀየር ነው አለዚህ ይህ መቀየር ተአሐደ ሸይጣን ሸይጣን ቃል ገብቷል ዝቷል አየእሙረ ሊያዝ ብሂ በዚህ ድርጊት በኒ አደም የአደምን ልጆች ታዛቸዋለሁ ብሎ ቃል ገብቷል። ቃል ኪዳን ገብቷል። ተአሐደ ዝቷል ሸይጣን ሐይቱ ቃል እንዲህ ብሏል። ከማ ሐካሁ ላሁ አን አላህ ራሱ የእሱን ቃል ቁጭ እንዳደረገልን ሂካያ ማለት ዳይሬክት ስፒች ማለት ራሱን ቁጭ የሱን ንግግር ምን ብሏል ሸይጣን በቁርአን መጥቷል። ወላ አሙረነሁም ወላ ያለችው ላሟ ምንድን ናት? ምንድን አልኳችሁ? ሌላ ቦታ ቀርተናል። ብዙ ቦታ ተመሳሳይ ነው። ول والله ማለት ነው። መሀል አለች። በጣም የጠበቀ አረፍተ ነገር ነው። ول والله لآمرنهم እና ያለችው ራሷን እውነት ተብያ ወላሂ ይሄማ የማይቀር ጉዳይ ነው ብሏል። ተፈጽሟል። ደግሞ እያየ ነው። ወለአሙረነሁም አዛቸዋለሁኝ ፈለዩገይሩነ ይቀይሩልሃል ኸልቀላህ የአላህን ተፈጥሮ አንተ የሰጣቸውን ተፈጥሮ ስንቀይሩት እናደርገዋለን። እዚህም ይበሳለ፣ እዚህም ይበሳለ፣ ምን ቀውጥ የሆነ ዓለም ጽሙት ፊታቸው ነው። وهذا من تغيير ይህ መቀንደብና መቀንደብ من تغيير خلق የአላህን ተፈጥሮ ከመቀየር ይመደባል። አለዚ ይህ ደግሞ ይህ አላህ የፈጠረውን ተፈጥሮ መቀየር ተአሐደ ሸይጣን ሸይጣን የዛተበት ነው። አየእሙረ ቢህ ሊያዝ በኒ አደም የአደምን ልጆች ሊያዝ አይቱ ቃል እንዲህ ይላል ከማ ሐካሁ ላሁ አን አላህ ከሱ ይዞ እንደነገረን መለክቱን ምን ብሏል ሸይጣን ወለአሙረነሁም አዝልሃለሁ ወላሂ አዛቸዋለሁ በአንተ ይሆንብኝ አለ ፈለዩገይሩነ ይቀይሩልሃል አይቀርም አዛቸዋለሁ ብሎ ምን አለ ፈለዩገይሩነ ወላሂ ሰዩገይሩነ ወላሂ ይቀይሩልሃል ብሏል ደግሞ እዛው ማለት ምክንያቱም የሰዎችን ዝንባሌ በጣም ተረድቶታል ሽወዳን በማን ቼክ ያደረገው ቴስት ያደረገው በአደም አድርጎ አውቋል ወላ ይغيرن خلق الله ያንተን ተፈጥሮ ይቀያየሩልሃል ብሏል ይህ እኮ የሴቶች መቀደም ብቻ አይደለም አንተም ጺምህን መላጨትህ ፈላ ይغيرن خلق الله በቃ ፈላ خلق الله የእንስሶቻቸውን ጆሮ ይቆርጣሉ የራሳቸውን ጆሮ ምን ያደርጋሉ አፍንጫቸውን ይበሳሉ እጃቸው ላይ ይተኮሳሉ እዚህ ላይ ንቅሳት ያደርጋሉ ጀርባቸው ላይ እንደ ተጫዋች እንደምን የተለያየ የሚችል እንትን በመመልከት መነቀስ ራሱ ይሄ ሁሉ አስቀይ አጋውተና በቃ ይበቃል ሰላም አለኩም።